قل إن لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم خير وقفنا أيها المسلم ها؟ خير يقول المؤلف نعم يقول المؤلف أيها المسلم أيها المسلم أيها المسلم أنت مسلم إلى إنك أنت كويل حينما تتأمل القرآن الكريم يتكبرون يا الله سبحانه وتعالى قرآن يحسن تنك تتأمل من الكجزي يحسن تنك يتكبرون يا الله سبحانه وتعالى قرآن لك ተጂድ በውስጡ ታገኛለህ ፊ ከሲራን ሚነል አያት ብዙ የቁርአን አንቀጾችን ታያለህ ወስወር እንዲሁም ምኖችን ምዕራፎችን ታያለህ ተህተም ተህተም ትኩረት ስትሰጥ ቢአምሪ ልአቂዳ የአቂዳን ጉዳይ ትኩረት ስትሰጥ ትመለከታለህ ታያለህ ይላል በል እንዲያውም እነ ሱወሩ ልመኪያ አብዛኛዎቹ ማለት ነው መካ ላይ የወረዱት የቁርአን አንቀጾች እና ምዕራፎች ይላል። እንደሚታወቀው ቁርአን ማለት ነው መኪያና መደኒ ይባላል። መካ የወረዱና መዲና የወረዱ የቁርአን አንቀጾች ወይም ደግሞ ሱራዎች በመባል ይታወቃል ማለት ልብ በሉ። መክያ የተባሉት ነብዩ አለይሂ ሰላት ወሰላም ምን ከማለታቸው በፊት ከመሰዳዳቸው በፊት ነው። አብዛኞቹ መደንያስ ነብዩ አለይሂ ሰላት ወሰላም ምን ካሉ በኋላ ከተሰደዱ በኋላ የወረዱ የቁርአን አንቀጾችን የሚመለከት ጉዳይ ነው። በል እንዲያውም እነሱ አልመክያ መካ ላይ የወረዱ የቁርአን ምዕራፎች ተካዱ ተኩን ለመሆን የደረሰች ነች። ተካዱ ተኩን ለመሆን የደረሰች ነች ሙክተሰቱን በተናጠል የምትመለከት ማለት ሙክተሰቱን የተወሰነች እዛው በተናጠል የሚመለከታት ቢበያን العقيدة الإسلامية ኢስላማዊ የሆኑ የአቂዳ ጉዳዮችን የተውሂድ ጉዳዮችን የምትዳስስ የምታወራ በመሆን የደረሰች ነች። ወረድ ሹቡሃት በዚህ ዙሪያ ላይ የመጡትን ማምታቻዎች ወይም ውዥንብሮች መልስ በመስጠት ላይ ማለት ነው። ማምታቻና ውዥንብር ወይም ብዥታዎችን መልስ በመስጠት የምታጠነጥን ነች። አልሙወጀሃ ኢለይሃ ወደ እሷ ምን ያለው የተቀጣጨውን ወዴት ኢላ አቂደት ልእስላሚያ ኢስላማዊ ወደ ሆነው አቂዳ የተቀጣጩ የሆኑ ማምታቻዎች፣ ብዥታዎች፣ ውዥንብሮችን መልስ በመስጠት ላይ የምታጠነጥን በመሆን በሱ ርዕስ ላይ ብቻ ሙፍተሳ የሆነች ሙፍተሳ ማለት በተናጠል የምዳስስ ማለት ነው። በዚህ ጉዳይ ላይ ማለት በአቂዳ ጉዳይ ላይ ማለት እያወራን ያለነው እንግዲህ ርዕስ ስለምንድን ነው ማለት ነው የአቂዳ አሳሳቢነትና አስጨናቂነትን ነው። ይህ እንግዲህ አብዛኛው ቁርአን ማለት ነው ስለዚህ ጉዳይ ነው የሚዳስሰው ማለት ነው። ሁዝ ያዝ ይላል ወጀሃቱ ኢለይሃ ወደ እሷ ምን ያለው የተቀጣጨው ግልጽ ነው። ወደ እሷ የተቀጣጩትን ሹብሃቶች የሚመጣባትን መልስ በመስጠት ማለት ነው። ኩዝ ያዝ ይላል። መሰለን ምሳሌን ያዝ ሱረቱል ፋቲሐን እንመልከት ይላል። قال الإمام العلامة ابن القيم رحمه الله علامة ابن القيم رحمه الله ብሎ ይላል አልኢማም እንግዲህ የክብር ስሙ ነው ታላቁ የድን መሪ ማለት ነው አልአላማ ዓሊም ከሚለው ይበልጣል በጣም ማለት ነው የዲን እውቀት ያለው የዲን ሊቅ ማለት ነው ግልጽ ነው ዓሊም ከሚለው ይበልጣል አላማ የሚለው የዲን እውቀት ጥልቅ የዲን እውቀት ያለው ሰው አላማ ይባላል ابن القيم ብሎ ይላል رحمه الله اعلم እወቅ ይላል ሴቶች እናንተ ጋር ያለውን መስኮት ከፍታችሁ ይሄ በር ቢዘጋ ደስ ይለኛል። እናንተ ከፍታችሁታል? እሺ ይሄንን በር አ እሱ ጋር ይታያል። خير በቃ ተውት። اعلم أن هذه السورة أوك أن هذه السورة يجيكو ምዕራፍ اشتملت ምን ያለች ነች? ያጠቃለለች ነች። على أمهات المطالب العالية على أمهات በምኖች ላይ ያጠቃለለች ነች አላ ኡመሃት ኡም ሲል ነጠላ ቁጥር ነው አይደል ኡመሃትስ እናቶች የሚባሉትን አልመጣሊብ አልዓሊያ ከፍ ያሉ ላቅ ያሉ ትልልቅ ፍላጎቶችን ያጠቃለሉ የሆኑ ዋና ዋና እናቶችን ያዘለች ነች። ተመለስ አላ ኡመሃትል መጣሊብ መጣሊብ ማለት ማለት ፍላጎት ማለት እናት የሚባሉትን እናቶች የሚባሉትን ፍላጎቶች አልዓሊያ ትልቅ የሚባሉትን ዋና ዋና ማለት ነው። እናት ሲባል አተመ ኢሽቲማል አተመ ምን የሆነ ሙሉ የሆነ ኢሽቲማል ማጠቃለልን ያጠቃልል እናት የሚባሉትን ፍላጎቶች በማሟላት ላይ ይቺ የቁርአን አንቀጽ እናት የሚባሉትን ፍላጎቶች ላይ ወተበመነትሃ በውስጧ አካታለች አክመለት ተضمن አረ ሙሉ የሆነ ምን ምን ማለትን ማጠቃለልን ወተበመነትሃ አጠቃላለች በውስጧ አካታለች ተضمن የሚለው አማርኛ ላይ ሲመጣ ጥሩ ይሆናል ብዬ የምለው ምን ብላለች? አካታለች። አክመለ ተደሙን ሙሉ የሆነ ማካተት ምን ላይ فاشتملت አጠቃላለች። على التعريف ምን በማለት ላይ በመግለጽ ላይ ተዕሪፍ ማለት መግለጽ ወይም define ማድረግ ማለት ነው። بالمعبود تبارك وتعالى اللهم بنجزات ليما بالمعبود تبارك وتعالى بثلاثة أسماء صوص سموش بمتك النزية تتكسوت سموش من يونو مرجع الأسماء الحسنى لا الله سبحانه وتعالى لا تكبر السموش مرجع ميونو مرجع ما لما مالت مالا ملشا وين ما تعقشا ميونو مالت መለሻ ወይም ማጣቀሻ የሚሆኑት ወሲፋቱ ልዑልያ የአላህ ላቅ ያሉ ባህሪያቶችን ያጠቃለሉ የሆኑ ስሞችን በውስጧ ይዛለች ሱረቱል ፋቲሃ ሲፋቱ ልዑልያ ላቅ ያሉትን የአላህ ስብሓን ወተዓላ ባህሪያቶች ያዘለች ኢለይሃ ወደ እሷ አጠቃላለች አካታለች ወመዳሩሃ አለይሃ የአላህ ስሞች ደግሞ ሮቴት የሚያደርጉት ምን የሚሉት መዳር የሚሽከረከሩት የሚዞሩት አለይሃ በሷ ላይ ነው በእነዚህ ስሞች ላይ አላሁ አልረብ ወራህማን አላህ አልረብ አልረህማን አይደለም እነዚህ አላህ መርጅዕ ናቸው ብዙ ስሞችን ስጠቅስ ከዚህ ጋር ተያይዞ ነው አላሁ ሁወ ልመሊክ ትላለህ ግልጽ ነው አረቡ ሁወ ልመዕቡዱ ግልጽ ነው አራሕማኑ ሁወ ልዓዚዙ እያልክ እንደ ኤነርጂ ማጣቀሻውን ለሌላ ስሞች ዋና ዋና የሚባሉ ማለት ነው ግልጽ ነው አላህ ሁወ ልመእሉህ አይደል አላህ ማለት ምን ማለት የሚመለክ ማለት ነው الرب هو المعبود الرب አለዚ ዩረቢ ልኸላኢቅ ቢኒዕመትህ አራሕማኑ አለዚ የርሐም ቢኸልቂህ አላህ ስንል ብዙ ጊዜ የሚያመላክተው ምንን ነው? አምልኮች በአጠቃላይ ለሱ የሚገቡ መሆናቸው። አረብ ሲባል ደግሞ በዚህ ምድር ላይ ያሉትን ነገሮች ሁላ ለባሪያዎቹ ያደረገ ጌታ አምላክ መሆኑን ተውሂድ ሩቡብያ የሚያጠቃልል ነው። ረሕማኑ ስንል የእሱ መወሰፊያ ባህሪውን ነው እየጠቀሰልን ያለው። እጅግ በጣም ሩህሩህ ስንል ነው። በየነት አብራርታለች። እሱረቱ ይቺ አንቀጽ አለል ኢላሂያ ናም ወቡንየት አፍወን ወቡንየት ምን ብላለች? ተገንብታለች። አሱረቱ ይቺ ምዕራፍ አለል ኢላህያ? በማለች የአላህ ስብሓነ ወተዓላ አምላክነት በመጥቀስ ማለት ነው። የአላህ ስብሓነ ወተዓላ ምንነትን አምላክነትን በመጥቀስ ላይ የምታጠነጥን የሆነች ምዕራፍ ነች ማለት ነው። በተጨማሪ ደግሞ ምንን ማለት ነው ወሩቡብያ የአላህ ጌትነትን በመጥቀስ ኢላህያ ሲባል توحيد المننو ألوحية توحيد الألوحية نا الربوبية والرحمة سنلقمو منن يا الله رحمة السفي الندن يلقمو مننو توحيد الأسماء والصفات كيف نفرق بين الربوبية والألوحية أسماء أستي من قريب باجي ተውሂድ ሩቡብያ ማለት ምን ማለት ነው? ኡሉሂያ ማለት ምን ማለት ነው? አስማው ሲፋት በምን ላይ እንዴት ነው መለያ? እሺ አንድ እድል ለሴት አንድ ለወንድ ሲከውለታችሁ በደንብ አድርጎ ታሪፍ እናደርግልን እፈልጋለሁ። ና ና ማሻአላህ አህሰን አላህ ይፍተህ ለክ ባረከላሁ ለክ ፊ ዒልሚክ ጥሩ ነው እስቲ ሌላ ተጨማሪ በደንብ ጉልት አደርገዋለሁ የሚል እናንተ ወንዶች ጋር ጥሩ ሄዶላችኋል እስቲ የሆነ ነገር የሆነች ነገር የሚለጠፍበትን ነገር የምትሰጡት ካለው ነገር ينتقل السؤال الى النساء እሺ ወደ ሴቶች እስቲ ሴቶች ተውሂድ ሩቡያ ኡሉሂያ በደንብ አድርጋችሁ ግለጹልኝ። ምን ማለት ነው? ዝም ብላችሁ ተውሂድ ሩቡያ ኡሉሂያ አስማው ሲፋት ማለት አይደለም። ምን ለመግለጽ እንደተፈለገ ማወቅ አለብን። ና እሺ እያላችሁ ነው ቀጥሉ። ድምጻችሁ ምናምን ከፍ አድርጉት እሺ። ነው እስከ ዛሬ ተውሂድ አልተማራችሁም እና ከተማርሽ መልሰዋል انكم يعني بلغتم ሰፈታቱ ወከይፈ ተስኩቱን ይሄ ነገር ታችሁ እንግዲህ ሶስቱን ካላወቃችሁ ትንሽ አስቸጋሪ በሉታ በቃ ተውሂድ ሩቡብያ ነው ኡሉህያ ነው አስማው ሲፋት ነው ብላችሁ ነው የምታውቁት እ እሺ ለማንኛውም ወቅት የለንም። አላህ ያሳወቃችሁ፣ እኛም ትንሽ ገለጽ ላድርግላችሁ። ለማንኛውም ተውሂደል ኡሉሂያ ሲባል ባጭሩ ጥሩ ጠቅሶታል። ባጭሩ እንድትይዙት ማለት ነው። በባሪያዎች ተግባር ላይ የሚመሰረት የሆነ ተውሂድ ማለት በባሪያዎች ተግባር ላይ የሚፈጽሙት አምልኮ ሁላ ለአላህ በማድረግ ላይ የተመሰረተ የተውሂድ ክፍል ነው። እኛ በምንሰራው ላይ የተመሰረተ አሰላቱ ሊላህ፣ አልኹሹዕ ሊላህ፣ አርኩዕ ሊላህ፣ ወረግባ ሊላህ፣ ወረሕባ ሊላህ፣ ወልኹሹዕ ሊላህ፣ ወዱዓው ሊላህ። እኚህን ሁላ ግልጽ ነው አምልኮዎችን በአጠቃላይ ለአላህ በማድረግ ብቻ ላይ አምልኮችን ብቻ ለአላህ በማድረግ ላይ ተንተርሶ ሰዎች ልጆች በሚተገብሩት ተግባር ላይ የተመሰረተ የተውሂድ ክፍል እኛ በምንሰራው ተውሂድ ሩቡብያ በደንብ አዳምጪ። አሁን ነግሬያችሁ እንደዚህ ነግሬያችሁ ስጠይቃችሁ እንዳትመልሱ እንዳትቀሩ። ተውሂድ ሩቡብያ ማለት ደግሞ እኛ በምንተገብረው ተግባር ሳይሆን አላህ በሰራቸው ስራዎች ላይ የተመሰረተ ነው። ያ እኛ በምንሰራው ተግባር ላይ አላህን አንድ ማድረግ ብቻ ነው አይደል? ማን የሚባለው ተውሂደል ኡሉሂያ። ተውሂደል ሩቡብያ ደግሞ አላህ በሰራው ተግባር ላይ ብቸኛ አምላክ ወይም ብቸኛ ጌታ ማድረግ አላህ በሰራው ተግባር እኛ በምንሰራው እኛ በምንሰራው ኡሉሂያ እሱ በሰራው ስንል አልኻሊቅ ሁወ አልራዚቅ ሁወ አልሙደብር ሁወ ፈጣሪ እሱ ነው፣ ጌታ እሱ ነው፣ ነገራችን የሚያስተናብር እሱ ነው። ግልጽ ነው። ይህን ሁላ ካልነበረበት ያደረገው አላህ ነው። ግልጽ ነው። ይህንን ሁላ የሚሰራው እንዲያደረገ እንዲያደረገ እንዲያደረገ የሚባለው ነገር ሁላ የት ነው የሚገባው? እዚህ ርዕስ ውስጥ ነው። ተውሂድ አላስማው ሲፋት ደግሞ ማለት አላህን በስሞቹና በባህሪያቶቹ እሱን ነጥሎ ብቸኛ ማድረግ ግልጽ ነው። يلزنه كما يليق بجلاله هو الرحمن الرحيم الرزاق يلا تنصيفه ونمال يلزنه هو يضحك الله يسكى يلزنه إيه يا الله سبحانه وتعالى مساكم كما يليق بجلاله السبب ميكبون ويغضب الله من الله يكوتر يرضى يودر የርሐም ያዝና ይህ የመሳሰሉ ባህሪያቶች አሉት። እነሱም በብቸኝነት ማድረግ ማለት ነው። ምሳሌ ኢያከ ናዕቡዱ ፊ ኢያከ ናዕቡዱ ስንል አንተን ብቻ እንገዛለን ስንል ምንድን ነው? መብንዩን አለል ኢላህያ አይደል ብለው? የተገነባ ነው በአምልኮ ተውሂድ ላይ ማለትም በተውሂደል እ በሏ በተውሂደል ምን ላይ ኡሉሂያ ላይ የተመሰረተ ነው። አንተን ብቻ እንገዛለን አይደል እንዴ? ቅድም ተውሂድ አልኡሉሂያ ነው አልኳችሁ። እኛ በምንተገብረው ተግባር ላይ የተወሰነ አይደል? አንተን ብቻ እንገዛለን። ላ ነዕቡዱ ሸይጣን ወላ ነዕቡዱ ልኸልቅ ወላ ነዕቡዱ ሸጀረ ወልሐጀር ይሄንን የመሳሰሉ ስለዚህ አንተን ብቻ እናደርጋለን ስን እኛ በምንተገብረው ልን ተውሂድ አልኡሉሂያ ይባላል። ወኢያከ ነስተዒን በአንተ ብቻ እንታገዛለን። ይሄም ኡሉህያ ይገባል። እሱ ግን ሌላም ሰጥቷቸዋል። አለ ሩቡብያም ያመላክታል አለ። ኡሉህያ አያመላክትም። በሱ ብቻ መታገዝ ምንድን ነው? ኡሉህያ ያመላክታል። እሱ ግን ሌላም ሰጥቷቸዋል። አለ ሩቡብያንም ያመላክታል። ሁለቱንም ያመላክታል። እንዴት ከተባለ በሱ ብቻ መታገዛችን ማለት ነው ኡሉህያን ያመላክታል። እኛ ስንተገዝ ሩቡብያንስ ደግሞ የሚታገዙበት ግልጥ ነው። የሚያግዝ መክሉቁን መሆኑ እሱ ተግባሩ ነው አይደለ? ይሄ ደግሞ ተውሂድ ሩቡብያን ያመለክታል። ወጠለቡ ልሂዳያ ሌላው ያካተተችው ምንድን ነው? ወጠለቡ ልሂዳያ መመራትን ምን ማለት መፈለግ ኢላ ሲራት ልሙስተቂም ቀጥ ወዳለው ምን መንገድ የተዓለቁ የተንጠለጠለ ነው ቢሲፈት ረሕማን በእዝነቱ ሲፋ ላይ የተመሰረተ በምኑ ቢሲፈት ረህማን አዛኝ በመሆኑ ባህሪው ላይ የተመሰረተ ነው። ምንን መፈለግ? ሂዳያ መፈለግ ወደ ቀጥ ያለው መንገዱ ምን ማለት ነው? የህዲ መን የሻኡ ኢላ ሲራጢን ሙስተቂም ቢራህ ቢራህ ሙሉታ ቢራህመቲ በእዝነቱ ነው የፈለገውን ሊመራ የሚችለው ማለት ነው። እሱ ሙጅበር አለ የሚገደድ አይደለም አላህ والحمد ስንል ምሳሌ يتضمن الأمور الثلاثة والحمد ስንል ምስጋና ለአንተ ይገባል ምስጋና ስንል ምስጋና ስንል የተደመን በውስጡ ያካተተ ነው አልኡሙሩ ሰላሳ ስንት ጉዳዮች ሶስት ጉዳዮች አንደኛ فهو المحمود እሱ የሚመሰገን መሆኑን ፊል ኢላሂየቲሂ ምን በመሆኑ ምን በመሆኑ ሴቶች አምላክ በመሆኑ ወሩቡብየቲሂ እንዲሁም በምኑ በጌትነቱ ወረሕመቲሂ ምን በመሆኑ አዛኝ በመሆኑ والثناء مجت على والحمد مسجانا على كمالاني والحمد ما انت قام مجد نيلو يقول لا تشوف بلو انت ذا من دون يلو حمد نيلو والثناء والحمد ان شاء الله ስለማንኛውም የሁለቱንም ልበልላችሁ ወሰና ሰና ማለት ምንድን ነው ሙገታ አይደል ወልሐምድ ምስጋና እናንተ ጋር ደግሞ መጅድ አይደል ልቅና ማለት ከማላኒ ሙሉ የሆኑ ናቸው ለምኑ ሊጀዲ አው ሊጅዲ ሊጀዲ አይደለ ሊጀዲህ ማለት ምንድን ነው ሊዓظመቲሂ ላቅ ያለ ጌታ ከመሆኑ አንጻር ነው አላህን ምን እንለዋለን? እናሞግሷል። ተናማ ማሞገስ፣ ወልሐም ማመስገን፣ ተማላኒ ሙሉ የሆኑት ለአላህ ይገባል። ለምን ለምን ሊጀድሂ ሊዓظመቲሂ ታላቅ አምላክ በመሆኑ አዎ ወተضمنت አካታለች ኢስባቱል መዓድ እቺ የቁርአን አንቀጽ አሁን ስለ ፋቲሃ ነው እያወራን ያለ ነው። ኢስባቱል መዓድ ኢስባት እያጸደቀችልን ነው። አልመዓድ እስቲ ሴቶች ይህንን እንኳን መልሱ። መዓድ ማለት ማለት እ ማለት እ አልሰማኝም ما شاء الله بارك الله لك في علمك الله يفتح لك إثبات المعاد ማለት ማለት ከሞተ በኋላ መቀስቀስ ወይም ከሞት በኋላ መመለስ ማለት ነው። ኢትባቱል መዓድ ከሞቱ በኋላ መቀስቀስ እንዳለ እያጸደቀችልን ነው ያለችው የቁርአን አንቀጿ። ወጀዛ ለባሪያዎችም ምንዳ እንደሚሰጥ አልዒባድ ለባሪያዎች በምናቸው ቢአዕማሊሂም በስራቸው ሐሰናሃ ስለ መልካሙም ተግባራቸው ወሰይኡሃ እንዲሁም ስለምን ተግባራቸው ስለ መጥፎ ተግባራቸው ምንዳ እንደሚሰጣቸው ክፍያ እንደሚሰጣቸው ወተፈረደ ረቡ አላህ ጌታ አላህ تنتقل تعالى بالحكم لزانا غير فرد بمسقط قلتوا متى ليوم القيامه فرد يمسطوا ما انه الله اين الملوك انا الملك اين الملوك انا الجبار يميل قلت قلتوا او سبنشي يفرد منهم اذا كبزا بين الخلائق በማመካከል ኢዛ ከበዛ ጊዜ በይነ الخلائق በፍጡራን መካከል ወከውኑ ሁክሚሂ የእሱ ፍርድ መሆኑንም እናያለን ቢልዓድል በነዝ የሚሰጠው በምንድን ነው በፍትህ ወላ የظሊሙ ረቡከ አሐዳ ጌታ እኮ ማንንም አይበድልም እንዳለው ወኩሉ ሃዛ ይህ ሁሉ አሁን የጠቀስናቸው ተሕተ ቀውሊሂ ማሊክ የውሚዲን ስንል ነው። ማሊክ ንጉስ ስሙ ነው አይደል? የውሚዲን የምን ቀን? የትንሣኤ ቀን ስንል ስሙንም እ ሲፋውንም እየጠቀስ ነው። የአላህ ስሞች ሁላ ምንድን ናቸው ብያለሁ። ከዚህ በፊት ያስተማርኳቸው ወንዶች የአላህ ስሞች ሁላ ምንድን ናቸው እ ባህሪዎቹ ናቸው። ባህሪያቶቹ ሁሉ ግን ስሞቹ አይደሉም። ሴቶች አዲሳችሁ ነው ልድገምላችሁ። የአላህ ስሞች ሁላ ባህሪያቶቹ ናቸው አይደል? ማሊክ ንጉስ ስም ነው አይደል? መሊክ የመሆኑ ሲባው አይደል እንዴ? ባህሪያቶቹ ሁሉ ግን ስሞች መሆን አይችሉም። ምሳሌ አላህ ይቆጣል፣ ጋዲብ ይባላል። አላህ ይቆጣል፣ ሲፋው ነው አይደል? መቆጣት ጋዲብ ይባላል አይባልም። ብትሰማ ተቆጪ ይባል አቶ በላይ ለምን ወሊላሂ ለአስማኡል ሑስና ነው መልካም የሆነ ነው ባህሪው እንዳለ ሆነ ማለት ወተضمنت አካታለች ኢባቱ ነበዋት ነው የሚለው ነብዋት ነው የሚለው ልክ ነኝ የሁላችሁም ኑቡዋት ነው የሚለው እ እሺ ወተበመነት አካታለች ኢስባቱ አንቡዋት ንቡዋት ካልን ነብይነት ማለት ነው አይደል እንዴ ነብይነትንም አጽድቃለች እቺ የቁርአን አንቀጽ ወተضመነት አካታለች በውስጧ ኢስባቱ النبوات ካልን ግልጽ ነው የነብይነትም ሁኔታ በውስጧ አካታለች። من جهات عديدة በምን መልኩ من جهات عديدة ማለት ነው። በብዙ አቅጣጫዎች ምን በሚለው እህዲና ሲራጠል ሙስተቂም የነብያቶች መንገድ ነው አይደል? ግን نبوات ከተባለ ጀምዑ ነብዋ ነው የሚሆነው። ይሄም ጥሩ ይመስለኛል። ይሄ ተፍሲርም ጥሩ ይመስለኛል ልስጣችሁ እሱ ነው ኢስባት በማጽደቅ ሁለተኛው ተፍሲር ነው የምሰጣችሁ አንደኛው ንቡዋት ነው የነብይነትንም በማጽደቅ እዚህ ላይ አካታለች ምክንያቱም اهدنا الصراط المستقيم صراط الذين انعمت عليهم ያጣቀምካቸው አልጸጋ የሚለው እነማን ናቸው እነሱ النبيين والصديقين والشهداء وحسن اولئك رفيقا እንደተባለው የእነሱ መንገድ ግን ሌላኛው ተፍሲሩ ከጀምዑ ንቡዋት አው ነበዋት የሚለው የመጣው ልብ በሉ ጀምዑ ነብዋ ጻፉት ጀምዑ ነብዋ ነብዋ ከሚለው ተፍሲር ከመጣ የነብዋ ብዙ ቁጥሩ ሆኖ ከመጣ ምን ማለት ነው ሙሲባ ሙሲባ ማለት ነው ምን ማለት ሙሲባ ማለት ነው ሙሲባ ሙሲባ ችግር ማለት ነው አይደል ወተደመ ኢስባቱ ንቡዋ ችግሮች እንደሚመጡ ምንጃቲን አዲዳ ምክንያቱም የዛን ቀን የትንሣኤ ቀን አጣብቂኝ ውስጥ የሚገባ እንዳለ ችግር ውስጥ የሚገባ እንዳለና ፈላህ የሚወጡ ህዝቦችም እንዳሉ ተናግሯል። ስራ ቀጥተኛ መንገድ የተመሩ አሉ፣ አላህ የተቆጣባቸው ሰዎች ከዛ የጠመሙት እነዚህ ጠቀሰ ማለት አስቸጋሪ ቀን መሆኑ ነው እንግዲህ ማሊኪ የውሚዲን እየተባለ ማለት ሲጠቀስ መበየና እንግዲህ ሁለቱን የሚያዙ መበየናሃ ከዛም አላህ አብራራት ገለጻት ነው ثم ከዚያም በየነሃ ምን አላት አብራራት፣ ገለጻት። ረሂመሁላህ አላህ ይዘንለትና ማ እብን አልቀይም ቢከላሚን ሙጠወል ረዥም በሆነው ንግግሩ ሙፊድ ሙፊድ ማለት ማለት ብዙን ነገር የሚያስገነዝብ በሆነው ንግግሩ። በነገራችን ላይ ባለፈው ነግሬያቸዋለሁ። እብን አልቀይም አልጀውዚ ከማን ተማሪ ውስጥ ነው እያለሁ ከሼኹ ልእስላም ቴሚያ ተማሪዎች ውስጥ ነው አንጋፋው። ለዚህ ኡማ ብዙ መጽሐፎችን ካበረከቱት ታላላቅ ዑለማዎች ውስጥ ቀደምት የሚባል ነው ማ ኢብኑ አልቀይም በጣም ብዙ ኪታቦች አሉ በጣም ብዙ ቁጥር ያላቸው እትም ላይ ይወጡ ያልወጡም አሉ እሱ ግን ረጅም ጊዜ ነው ከሞተ ማለት ሱብሃንአላህ ኢላ አን ቃለ እንዲህ ንግግር ተናግሯል ይኸው አሁን ነው እንግዲህ ንግግር ማስኳሉ እየመጣላቸው ምን አለ ፈልቁርአኑ ቁርአን ኩሉሁ ሁሉም ፊ ተውሂድ የሚያወራው ስለምንድን ነው? ስለ ተውሂድ ነው። እርፍ ግልጽ ነው። ወለው ከሪሃል ሙሽሪኩን ወለው ከሪሃ መን ከሪሃ ምን አለ ፈልቁርአኑ ኩሉሁ ቢተውሂድ ሁሉም ቁርአን ማለት ይቻላል ስለ ተውሂድ ነው። ሁሉም አለ እንዴት እንደሆነ ግን ያስረዳቸው። ወሑቁቂ ስለ ተውሂድ ምኖች ነው ሐቆች ነው የሚናገረው። ወጀዛኢሂ ስለ እሱም ጀዛ ሱረቱል ዩሱፍም አዎ አረሱ ዝም ብሎ ቂሳ ነው የዩሱፍን ቂሳ ነው እንዳት ግልጽ ነው ለጓደኞቹ የተናገረው ስለ ተውሂድ አለ ግልጽ ነው አንድን አምላክ ያ ሌላ ብሎ ስለ ተውሂድ የተናገረበት ታሪክ አለ አይደል እንዴ እዛ ውስጥ ነው ግልጽ ነው እዛው ያዕቁብ ማለት ነው ኢነማ አሽኩ በስቲ ወሁዝኒ ኢላላህ ሲል ተውሂድ ነው ተውሂድ አይደለም። ወደ አላህ እዝነቴንም ስቃዬንም ለአላህ ብቻ ነው። ታሪኩን እየተማራችሁ ቂሳውን እዛ ውስጥ ተውሂድ ነው የኢብራሂም ታሪክ፣ የሱለይማን ታሪክ፣ የምን ዳሱት ሁሉንም ሁሉም ስለምንድን ስለ ተውሂድ ቂሳ ሁሉም ቢመስልም ማለት ወሁቁቂ ስለምን ስለምን ስለ ተውሂድ ሐቆች ረቢ ሲጅኑ አሐቡ ኢለይ ሚማ የድዑኒ ጌታዬ ለእኔ እኮ እስር ይሻለኛል እነሱ ከሚጠሩኝ ጥሪ ከማዕሲያ አንተም በብቸኝነት መገዛት አንተ ዘንድ የተወደደ የተውሂድ ርዕስ ነው አይደለም ተውሂድ ቂሳ ነው እንግዲህ የሱረቱል ዩሱፍን ላይ ያለውን ታሪክ ነው ያለው እዛው ወጀዛኢሂ እንዲሁም ስለምን የምን ምንዳ የአቂዳ ምንዳ የአቂዳ መያዝ ምንዳ ሰው ልጅ ተውሂድን በመጠበቁ የሚያገኘው ምንዳ። እሺ ባጠፋው ደግሞ እኒ ወፊ ሸእኒ ሽርኪ ስለ ሽርክ ጉዳይ ይነግራል። ወአህሊ ስለ ሽርክ ደግሞ ባለቤቶች ስለ ቃሩን ቃሩን ምን አድርጎ ነው? አዎ ተውሂድን በአላህ በሚገባው መልኩ በማ ሳያስቀምጥ ቀርቶ በሚገባው መልኩ አላህን ስብሓነ ወተዓላ ስላልፈራ ስላልተገዛው ፊራውን ጀብድ ሰርቶ አይደለም የሽርክና የማዕሲያ ቁንጮ መሆኑን የተጠቀሰው ግን ታሪክ ነው አይደል? ሱረቱል ቀሰስ ላይ ታገኘዋለህ። የማንን የሙሳን ታሪክ ሲነግርህ የፊራውን ታሪክን ጎን ለጎን እየነገረ ያለው ከዛ አንጻር አይደል አዎ ሁሉ ሁድሁድ ሁድሁድ ምንድን እ ሁድሁድ ምንድን የዩሱፍ ወፍ አይደለ? በራሪ ነው። የሱለይማን ስለሱ የተጠቀሰበት ምክንያት ምንድን ነው? እሱም የተጠቀሰበት እኮ ዝሙት ከተውሂድ ጋር የተያያዘ ነው አይደል እንዴ? ከተውሂድ ጋር የተ ከአላህ ውጭ እየተገዙ ነው ብሎ ለሱ መልእክት ይዞ መጣ አይደል እ አረ ከአላህ ውጭ ኢኒ ረአይቱ እኮ ነው ያለው አረ አይቻለሁም ብሎ ስለ ተውሂድ ሱብሃንአላህ የሱን እንኳን ያክል ምንም የማይደነዘዛቸው አሉ ግልጽ ነው በአሁን ሽርክ ሲሰራ ምን ሲሰራ እ ሱብሃንአላህ እሱ እንኳን ለተውሂድ ሰበብ ሆኗል ማለት ነው እንጂ አያየውም ነበረ ያየው ነበር እንዴ ሱለይማን የሚሰሩት የነበረው ሄዶ ነው እሱ አይቶ ዳሶ መጥቶ የነገረው የዳዋ ተካፋይ ሆኗል ማለት ነው። ግልጽ ነው። የጥሪው ተካፋይ ሆኗል ማለት ነው። ወጀዛኢሂም የነሱ ምንዳ የነማ የነማ ሴቶች የሽርክ ባለቤት አያችሁ። በቃ ቁርአን ይሄ ነው። በቃ ይዘቱ በቃ ይሄው ነገራችሁ። ስለ ተውሂድ ስለ ተውሂድ ሐቅ የተውሂድ ምንዳው ስለ ሽርክ ስለ ባለቤቶቹና የሽርክ ምንዳ ስለዚህ ነው በቃ الحمد لله رب العالمين توحيد الرحمن الرحيم توحيد اهدنا الصراط المستقيم صراط الذين أنعمت عليهم توحيد ግልጽ ነው።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 የኔ አይነት የያዛችሁ አላችሁ አይደል? በእናንተ ከተዘለለ ልተባበራችሁ። እሺ እናንተ ላይ እሺ፣ ቆይ ስንቱ ምን ይላል? እሺ፣ ወቃለ ብሎ አለ ምን አለ? በል ነቁሉ እንደውም እንላለን ቀውለን ኩልየን በል እንዲያውም ነቁሉ ወደ እናንተ ኪታብ ልመለስላችሁ በል እንዲያውም ነቁሉ እንላለን ቀውለን ኩልየን ጥቅል የሆነ ንግግርን ኢነ ኩለ አየትን ፊል ቁርአን ሁሏም የቁርአን አንቀጽ ማለት ነው ፈሂየ ሙተደሚነቱን ሊተውሒዲ ተውሒድን በውስጧ ምን ያለች ነች ያካተተች ነች ሻሂደቱን ቢህ ለሱም ምስክር የምትሆነች ለማ ለማ ለተውሂድ ዳዕየቱን ኢለይሂ ወደ እሱ ምን የምትል ነች የምትጣራ ነች ፈኢነ ልቁርአን አሁን ተገናኙ ፈኢነ ልቁርአን ቁርአን እኮ ይለ ቁርአን እኮ ይላል ኢማ ኸበር አን ስለ አላህ ነው የሚተርክልህ የሚያወራለህ ወአስማኢሂ ወሲፋቲህ ለሱ ስሞችና ባህሪያቶች ነው እንደዛ ከሆነ وهو توحيد العلمي الخبري وهو እሱ توحيد العلمي الخبري ምን ማለት እንደሆነ ልንገራችሁ توحيد العلمي الخبري በኸበር ደረጃ የምታውቀው ተውሂድ ማለት ነው በኸበር ደረጃ ማለት ነው በተወራልህ አንጻር የምታውቀው የተውሂድ እውቀት ይባላል። እደግመዋለሁ። ወሁወ ተውሂድ ልዕልምይ ልኸበሪ ያል ዕልምይ ምን ማለት ነው? ከተወራልህ አንጻር የምታውቀው የተውሂድ እውቀት ይባላል። ምን ማለት የአላህ ስሞችና ባህሪያቶች ባይነገሩን እናውቃለን እንዴ? በተነገረን መሰረት የምናጸድቃቸው ነው። አንቺ ተነስተሽ ይሄ ስም ለአላህ እንዶ ቁጭ ሆኖ ብለሽ ስም ማውጣት ትችያለሽ እ አንቺ ለአላህ ይህንን ሲፋ ልስጠው ብለሽ ማድረግ ትችያለሽ አንቺ ለአላህ የተጠቀሰለትን ስሞችና ባህሪዎ ባህሪያቶች ነው የምናጸድቀው አይደል? ከተነገረን አንጻር ማለት ይሄ ወኢማ ወኢማ ወይም አለ ኢማ እዚህ ጋር ወይም ማለት ነው። እሺ ዳዕወቱን የሚጠራን ነው ኢላ ኢባደቲሂ እሱን ብቻ በመገዛት ኢልሚይል ኸበሪ በደንብ ይግባችሁ ገብቷችኋል መሰለኛ። ከተነገረን አንጻር የምናጸድቀው የተውሂድ እውቀት ማለት ነው አይደል እ በቃ ባይነገረን ኖሮ እናቅ ከተነገረው ሌላ ከተነገረው ውጪ ምንም ማጽደቅ አይቻልም። አሃ ለአላህ ሱብሓነሁ ወተዓላ እጅ ትላላችሁ እንዴ እንዴ ሰውን ከፍጡር ጋር ታመሳስ ትላላችሁ አንተ ነው መጀመሪያውን አመሳስለህ የጨረስከው እንጂ ማን አመሳስላለ እ አልየዱ ማዕሉም ወልከይፊየቱ መጅሁል ወልኢማኑ ቢ ዋጅቡን ወሱአሉ አኑ ቢድዓቱን በቃ እጃለሁ ማለት በቃ አላህ አለ አላህ ይስቃል ከማ የሊቁ ቢጀላሊህ يضحك كما يليق بجلاله ግልጽ ሐዲስ ላይ መጥቷል አላህ ይስቃል ይላል خلاص እናጸድቃለን መሳቁ ግን እንኳን አይደለም የአላህ Subhanahu Wa Ta'ala ሳቅ አይደለም የእናንተ እዚህ ውስጥ ያላችሁ ሳቅ ራሱ ይለያያል እጅም ይለያያል የሁሉም እጅ አለ የግመልም ለእንስሳዎችም እጅ አላቸው አይደለ እ ለሰውም እጅ አለው የሁለቱም ግን አንድ አይደለም እግር እንስሶችም አላቸው፣ ሰውም አለው። የሁሉም እግር አንድ ነው አይመሳሰልም። የፍጡራን እንኳን ሊመሳሰል አይችልም። የአላህ ስሞችም እንደዚህ ስሞችም ባህሪያቶች አሉ። ከማ የሊቁ ቢጀላሊ እንጠጥቶነ ወይማ ዳዕወቱን ኢላ ኢባደቲሂ ወይንም ማለት ነው ቁርአን ያካተተችው ስለማ እማ ዳዕወቱን ኢላ አላህን ብቻ ወደ ማምለክና ወተውሒዲሂ እሱም በብቸኝነት በመገዛት ላይ ነው። ወሕደሁ ላ ሸሪከ ለህ እሱ ምንንም አጋር ሳናደርግ በብቸኝነት በአንድይነት ልንገዛ ይገባል። وخلع ما يعبد من دونه وخلع አውልቆ መጣል ነው ይላል። وخلع አውልቆ መጣል ነው። ما يعبد من دونه ከሱ ውጭ የሚገዙትን ማንም ይሁን شجر حجر ቆሌ ዛፍ አድባሩን ምንም የለም ሳሊሆችንም ጣሊሆችንም መገዛት የለም هو التوحيد ሱኩ ተውሂድ ነው አልኢራዲይ ጠለቢ ይህ ደግሞ ምን ይባላል እኛ በምንሰራው የሆነው ማለት ምን ይባላል فهو التوحيد الإرادي الطلبي ለምን እንደተባለ ይግባል ስድብ ይህን ኪታብ በደንብ ተረዱ ወላሂ ይህንን ኪታብ በደንብ ከተራዳችሁት خلاص ለሌሎች መፍታህ ለሌሎቹ ምንድነው ምፍታህ ነው የሚሆናቸው ለተውሂድ ርሶች ግልጽ ነው እንዴት ተመልከት ወተውሂዱ ኢራዲይ ጠለቢይ ይባላል ኢራዲይ የተባለው ለምንድን ነው ፍላጎታዊ ጠለብይ ጠለቢ ማለት ማለት ኢራዲይ የፍል በፍላጎትና እስቲ ሌላ ማለትኛ አበድሩኝ ኢራዲይ ጠለብይ ጠለብይ ማለት ነው በፍላጎትና በመሻት ተውታ እናንተ አማርኛ ነኝ አልለውም በመፈለግና በመሻት ላይ የተመሰረተ የተውሂድ ክፍል ማለት ነው። በመፈለግና በመሻት ግልጽ ነው። የተመሰረተ ስንል ምን ማለት ነው? እኛ ኢራዳችንም ፍላጎታችንም መሻታችንም በምን ላይ የተመሰረተ ነው? አላህን ብቻ ምን በማለት በማምለክ ላይ የተመሰረተ ተውሂድ ነው። አላህን በማምለክና በመሻት ላይ ብቻ በመፈለግ ብቻ የተመሰረተ የተውሂድ ክፍል። በሌላኛው በምናውቀው ምን ይባላል? ይሄ ቅድሙን ነገርኳችሁ። ያም ምን ይባላል? ተውሂዱል ዕልምይ እ እ ኸበሪ ምን ማለት ነው ብያቸው። ተውሂዱል አስማኢ እ ወሲፋት ያውኑ ደግሞ ተውሂደል ኡሉሂያ አይደለ እንዴ? ምክንያቱም እኛ ፈልገን ሽተን የምናደርግ ከስሩ በሚገባችሁ ቋንቋ ጻፏት። ጠለቢ ወይማ ወይም ደግሞ ቁርአን አምሩን ትእዛዝ አለ፣ ወነህዩን ክልከላ አለ፣ ወኢልዛሙን ግዴታ ማድረግ አለ። ቢጣዓቲ እሱን በመታዘዝ ከዛሊከ ይህ ደግሞ ሚን ሑቁቅ ተውሂድ የተውሂድ ምንድን ነው? ሑቁቅ ምንድን ነው? ሐቆች የሚገባው ሐቆች ግዴታዎች ማለት አተውሂድ የተውሂድ ወሙክሚላቲሂ ሙክሚላት ምን ማለት ሙከሚላት ነው ያላችሁ ሙክሚላት ሙከሚላቲ የሚያሟሉ ተውሂድን የሚያሟሉ ናቸው። ምን ማለት ነው? ያዘዘንን ስንታዘዝ የከለከለንን ስንከለከል አዎ ግዴታ ያደረገብንን ስንይዝ ይህ የተውሂድ ምንድነው ሐቅና ተውሂድንም ያሟሉ ነው ወይማ ወይም ይላል ወይማ ሲል ወይም እንዲህ ነው እሺ ኸበሩን ምንድነው ወሬን ይዞልናል ዜናን ይዞልናል ቁርአን አኒክራሚ ስለማክበሩ ለማ ሊአህሊ ተውሂዲ ሊአህሊ ተውሂዲሂ እሱም በብቸኝነት አላህን በአንድየነቱ የሚያመልኩ ሰዎች የሚከበሩ የሚላቁ መሆናቸውን ወማ ፈዓለ ቢህም ፊ ዱንያ በዱንያ ለነሱ የሰጣቸውን ደረጃ ወማ የክሪሙሁም ቢሂ ፊል አኺራ በአኺራ የሚሰጣቸውን ደግሞ በተመለከተ ወማ ዩክሪሙ ምን የሚላቸው የሚያከብራቸውን ፊል አኺራ በአኺራ እነሱን ሊያከብራቸው ሊያቅፈው ሊያልቃቸው የሚችለውን ነገር ፈጠንኩ እንዴ ጥሩ ነው አይደል ፈጠንኩ መልሱ እኮ አንድ ነው ኢማ ፈጠንክ ወይማ ቀስ ብላ ጥሩ ነው አይደል እሺ አብሽር በመካከለኛ ሞገድ ለመሄድ እንሞክራለን وإما خبر ግን በጣም late እየሆንኩ ነው እንድትረዱ እያልኩ ወደኋላ ነው እየሄድኩ ያለሁት وإما خبر ወይም እየተረከን ያለው عن إكرامه لأهل توحيده የእሱን ተውሂድ ለጠበቁ ሰዎች የሚያልቅበትን ወማ ፈዐለ ቢህም በእነሱ ላይ የሰራላቸው ፊ ዱንያ በዱንያ ምሳሌ ስለ ኢብራሂም ይተርክልናል አይደል አላህ በዱንያ እንዴት እንዳላቀው እንዳከበረው የእሱ ተጻራሪዎች ደግሞ ሰዓት ውስጥ ከተነዋል ነዷል ብለው ሲሄዱ አላህ ስብሓነ ወተዓላ ያ ናሩ ለተውሂድ ሲል ነው አይደለ? ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አ ከዛ ከኋላቸው ተከትሎ መጣ እሱ አንድ ድነዋል አመድ ሆኗል ብለው ሲምሉ እሱ ከኋላቸው ተከትሎ ሲመጣ ከዚህ በኋላ በቃ ይብቃናል ኢብራሂምን መሞከር አንተም ትደነግጣለህ ከዚህ ከዚህ በኋላ ምንም ሙከራ ያስፈልገውም አሉ በቃ ይህንን የመሰለ በዱንያ እንዴት እንዳላቀው በአኼራ ደግሞ የሚሰጠውን ደረጃ የውመል ቂያማ ምን ሆኖ ነው የሚቀሰቀሰው? በዱንያ ምን ልቅና ተሰጥቶታል ለኢብራሂም አቡል አቡል ምን ሰው አቡል አንቢያ አቡል አንቢያ አይደል አቡል አንቢያ ተባለ። በአኼራም ደግሞ ኢማም ነው አይደል ነው ኸይር ወወጀዛኡ ተውሂዲ ያ ደግሞ በየምን ውጤት ነው እ የተውሂድ ውጤት ነው። አንቺም ከዛ አንጻር የምታገኘው ነው። ነብዩ አለይሂ ሰላቱ ወሰላም አቡ ሁረይራ መጥቶ ጠየቃቸው። መምህሩ አቡ ሁረይራ ነብዩ መጥቶ ጠየቃቸው። ምን ብሎ መን الناس بشفاعتك በአንተ ሙዛ የሆነ የትንሣኤ ቀን ደስተኛ ድለኞች ማናቸው ነው እድለኛ የሚሆኑ ማናቸው? ባንተ መልጃ በርሱ ሸፋ ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ማን ቃለ ላ ኢላሃ ኻሊሰን ምን ቀልቢ ተውሂድ ነው አይደል? እድለኛ የሚሆነው ሌላ የለም። ሸፋ ላይ ሁሉም ቢሮጥ ሽሊላ ቢል ወሊድን ጠብቆ ማለት ነው ኮርኒስ ውስጥ ያለበው ድረስ እንጠጥ እያለ ቢጨፍር ነቢ ነቢ ቢል ማለት ነው። አርሂቡ ነቢ ቢል ምንም ትርጉም የለው። ተውሂድ ሲይዝ ብቻና ብቻ ነው ማለት ነው። ግልጽ ነው መሰለኝ። ለተውሂድ ባለቤቶች ነው። ወኢማ ወይም ይላችኋል ኸበሩን ይተርክልናል አን አህሊ ሽርክ ስለ ሽርክ ባለቤቶች ወማ ፈዓለ ቢሂም ፊ ዱንያ በዱንያ የሰራባቸውን ነገር በዱንያ ምን ያለባቸው የሰራባቸውን ሚነን ነካሪ ነካል ማለት ምንድነው? ኢቃብ ነካል ማለት ማለት ነው ኢቃብ ጀዛ የሰጣቸው ምንዳ ማለት ነው። እሺ ነካል ማለት ቅጣት ምንዳ። አዎ በፊራውን ላይ ምን እንደሰራበት አላህ Subhanahu Wa Ta'ala ግልጽ ነው። በጣሩን ላይ ተውሂድን በመጻረሩ ምን እንደሰራበት ወኸሰፍና ቢህ ወቢዳሪህ ይላል አቁራለኝ ደረበብንበት ምድርን ነው አዎ ወማ ፈዐለ ቢህም በእነሱ ላይ የሰራባቸውን ደግሞ ፊል ዑቅባ በምን ላይ ዑቅባ ማለት ማለት ነው በመጪዋ ዓለም በመጨረሻዋ ዓለም ማነች እሷ በአኺራ አዎ በአኺራ ላይ من العذاب كقطعه من ማለት ነው إنه من يشرك بالله فقد حرم الله عليه الجنة بلوم حرمنا ومأواه النار نوار فهو السوء جزاء من دانو من خرج يوتاتو عن حكم التوحيد كتوحيد من فرد يوتاتو من دانو انتهى أي انتهى كلامه نجد جروزي لتقوى يما يا ابن القيم الجوزين ومع كما هو نقار اهتمام القرآن القرآن فكرة مستد كما هو نقار بشأن العقيدة الإسلامية بإسلاماوي عقيدة لي بإسلاماوي من لي عقيدة لي مالتنا بالآن شكرة كما استدقار فإن أكثر الذين أنه كنا أغزاء يوتيوب የቅረኡነሁ ምንን የሚቀሩት ምንን የሚቀሩት ቁርአንን የሚቀሩት ላ የፍሀሙነ ምን አይሉ አይረዱም አልዓቂደቱ አቂዳን ፈህመን ሰሂሃ ምን አይነት ትክክለኛ አረዳድን አይረዱም ቁርአን በቃ አብዛኛው አንዳንድ ቦታ አሁን ነው እንደውም የቀረው ለበረካ ነው የሚቀሩት ቁርአን ኸሚስ ምናምን ትወርድና ትጠረግና ቦሯ ምናምን ነገር ይወገድና ለበረካ ተብላ ትታያለች ማለት ነው። ከዛ ይቀመጣል። ለበረካ ነው፣ ግልጽ ነው። አቧራ ነው የሚጠጣው ማለት ነው። ቁርአንን አይደለም ያስተነትነው አብዛኛው ህዝብ ማለት ነው። ዱንያን ነው የሚፈክረው በየቤቱ አላሁን ደግሞ ሁሉንም የሚሸግል ማለት ነው። አዎ እሱን ነው ብቻ የሚያፈጠው ሁሉም ቁርአንን ተደቡር የለም። ቁርአን ግን የወረደው ለምንድን ነው? ሊየተደበሩ አያቲሂ ወሊየዘከረ ኡሉል አልባብ ያ ነበር ቁርአን ሁሉም ተውሂድ ነው ብትለው አሁን ሰው ምናምን ሊል ይችላል። የለማ ቁርአን እንዴት ነው ምንድን ነው የሚያወራው የሚለውን የለም ዝም ብሎ ነው የሚመስለው። ቁርአንን ቅራ፣ ቁርአንን አስተንተን ከምትለው የዩሱፍን ፊልም እይ ብትለው ደስ ይለዋል። በቃ ዝም ብሎ እንዲህ አይነት ሞዛዛ የሆነ ነገር ስለሚፈልግ ማለት ግልጽ ነው። አዎ በዛ ፊልም ላይ ግን ስንት ኩፋሮች የተሳተፉበትን ግልጽ ነው። አዎ እንደውም አስላቸው ይህንን ፊልም የሰሩት እነማን ናቸው? ሺዓዎች ናቸው አይደል? አሁን እንዲህ አይነትን ፊልም ደስ ይለዋል ደስ ብሎት የዩሱፍ ፊልም እንደዚህ አይነት ነገር ሁል ጊዜ የሸይጣን መንገድ እኮ ይሸጣል። አዎ ሁሉም ይነሳሳለታል። በቃ ዩሱፍ በምድር ላይ ግን ማዕሲያ እየተደረገ እየተደገመ እየተሰራ ነው አይደል? ሆና የምትፈትን ሴት ፊልሙ ላይ ይሰራል። ሽርክ የሚሰሩ ሰዎች ተደግሞ ይሰራል። ነብዩ አለይሂ ሰላቱ ወሰላም ካስተማሩት መንገድ ውጪ ነው ሰው እየተማረ ያለው። ነብዩ እኮ ሰሃቦችን አደራጅቶቹ አንተ ሙሳ ሆነ ተርክ፣ አንተ እንትናን ሆነ ስራሺ፣ ቃሩንን ምናምን መዳድበዋቸዋለች። እኛ እንደዚህ አይነት ፊልሞች ሳይመጡ እነ ሪሳላ እነማ የዩሱፍ ፊልም ሳይመጣ እኛ ቁርአን አልገባንም እንዴ? አልገባንም ነበር እ ገብቶን ነበር። እንደውም አሁን የባሰ ሰው ደንዝዟል ማለት ነው። ቁርአን ሲቀራ ያየው ፊልም ነው ትዝ የሚለው። አንዱ ልጅ እንዲህ ስለ እኔ ወላሂ አውዙ ቢላህ ነው የሚለው ልጅ እኔ ትዝም ፊልሙ ነው በቃ የማየው ዩሱፍ ነው ይመስለኛል ያየሁት። ግጥ ነው ያየውላ እኔ ዩሱፍ ነው አውዙ ቢላህ ነው የሚለው በቃ ይሄን ደረጃ ነው። ማንን ይሄንን ይሄንን ያደረገው ማን ነው? ኩፋሮች ለቢዝነስ ቢዝነስና ዲንን ለይተሽ ወጪ። በአሁን ሰዓት ይኸውላችሁ ፈህዘሩ ፈህዘሩ ኩለል ሐዝር ሚን ወራኢኩሙል አሰድ ከኋላችሁ አንበሳ አለ። አዎ የተጠመደ ማለት ነው። ቦምቦች አሉ። እነዛ አቂዳን ለማጥፋት ሙስሊሙ ህብረተሰብን ለማደንዘዝ የሚሄዱ ቢዝነስ ነው። ዝም ብለን በቃ ያገኘውን ልጥፍ አንወዛወዝ ስንለይ ምንድን ነው ብለን ባረከላሁ ፊኩም ፈሳሩ ሆኑ የኽሉጡነ አዎ ይደባልቁ ገብተዋል። እንደውም አንዳንዶቹ ወየግለጡነ ይሳሳቱም ጀምሯል። ፊያ በሷ ሊያነውም ምክንያቱም የተቢዑነ ይከተላሉ ማ ወጀዱ የተገኙበትን መንገድ አለይህ በሱ ላይ አባአሁም የአባቶቼ መንገድ እያለ ይዛል። ይሄ የማን ተግባር ነው? የቂላቂልና የሙሽሪኮች መንገድ ነው አይደል? እኛ ወጀድና አባአና አይደል የሚሉት እኛ አባቶቻችን በዚህ አንለቅም፣ የዘሬን ከለቀቅኩኝ ያን ይላል። ግልጽ ነው። እንዲህ አይነት ነገሮችን ይዞ እናትና አባቶች አንተ ከእናትና ከአባቶች ትበልጣለህ ይላል። ቅናቻን መንገድ ካልያዙ ማበልጣቸዋለሁ በደንብ አድርጌ። በእድሜ ጉዳይ አለም የቁመት የቁንጅና የቁመት የቁንጅና የመሳሰሉ ጉዳይ አይደለም አቂዳ እኮ ግጥ ነብዩ ከሌሎቹ በእድሜ አንሱ ነበር አለ እንዴ ግን እነሱ ተውሂድ ላይ አልነበሩም ሽርክ ላይ ነበሩ አይደል ይህ የቁንጅና የእድሜ የግዝፈት ምናምን የውፍረት የቅጥመት ጉዳይ አይደለም ዋናው በደሊል ላይ ተመስርቶ ምን ማለት መጓዝ ነው ወላ የቅረኡን አልቁርአነ ቁርአንን አይቀሩም ቢተደቡሪ በማስተንተን እነሱ ለበረካ ነው የሚያውቁት ፈላ ሐውለ ሰው ሲሞት ብቻ ተሰብስቦ ያዝ ያፊል ይልላል። ፈላ ሐውለ ብልአትም የለም ወላ ቁዋ ቁዋም የለም ኢላ ቢላህ በማን እንጂ በአላህ እንጂ ይላል። ኸይር ይደባልቃሉ ነው ወየግለጡን ይሳሳታሉ፣ ገለጥ ውስጥ ይገባሉ። ጥያቄው ገባችሁ? የኽሉጡነ ይደባልቃሉ ነው የግለጡነ ስህተት ውስጥ ይገባሉ። እሺ ወደ ሌላኛው ርዕስ ከመሄድ በፊት ያልገባችሁ ነገር ካለ ሴቶች ጠይቁ። ያው ጠይቁ ጠይቁ ነው አሁን እያልኩ አለ። ጊዜ ይመጣና ደግሞ እጠይቅሻለሁ በተራዬ ማለት ነው። አልገባኝም። እኔ ተማሪ መሆንበት ቀን አለ። ወንዶች ያውቁታል የኔን አካሄድ ማለት ነው። ስለዚህ እያንዳንዳችሁ ዝግጁ እያንዳንድሽ መልስ የምትሰጪ ደግሞ ማን እንደሆንሽ እንዴት እንደሆንሽ እያንዳንድሽ አውቃለሁ። ይህን እንዳትጠራጠሩ እያንዳንዳችሁ እለያቸዋለሁ። ስለዚህ ተዘጋጁ። ባረከላሁ ፊኩም ና ድምፅ ከፍ በማድረግ ተባበሩ። ማን ነው? አሃ አልሰማችም ነበር። ማሻአላህ ጥያቄ የላችሁም፣ ገብቷችኋል እናንተ ማሻአላ ፈልግ ዋናው ነገር እንዲህ እንዲገባችሁ ኪታብ ያልገዛል ኪታብ ሳይዝ ያልመጣ የለም አይደል? ኪታብ ይዞ ያልመጣ አለ يا أيها الذين آمنوا اتقوا الله وكونوا ها مع الصادقين بلوت يستخفون من الناس ولا يستخفون من الله كتاب الجزة موجود እሺ ቁሚ ልቀይረው ኢርሻድ ብለሽ መግዛት አቅቶሽ ነው እ እስቲ የገዛሽን ትተዋት እ ምን ማስታወቂያ ተነግሯችኋል አይደል እንዴ እሺ ለማንኛውም ወደ ርዕስ ስንሄድ الدعوة إلى العقيدة الإسلامية እንግዲህ የተውሂድ አንገብጋቢነትን አውቀናል አይደል? ካወቅን በኋላ ምንድነው ከኛ የሚጠበቀው? እስቲ ኡሱሉ ሰላሳ ቀርታችኋል። እዛ ላይ ስንቀራ አራት ነገሮችን ማወቅ አለብን ብለናል። አንደኛ ማወቅ ነው። ሁለተኛው ካወቅን በኋላ ወዳዕወቱ መስራት ከዛ ወዳዕወቱ ኢለይህ ወደ ጥሪ ማድረግ ከዛ አሰብሩ አላ አዛፊ አረ አስታወሳችሁ ኡሱሉ ሰላሳ አልቀራችሁ ጉድ ነው ሰላሳ አልቀራችሁ በቃ ኢንሻአላህ ሁሱሉ ሰላሳ የሚቀራበት ክፍል ፈልግላችሁና በትርፍ ሰዓታችሁ ፈልግላችሁና አይ የእውነቴን እኮ ነው ቀልድ አይደለም። ኡሱሉ ሰላሳ የሚቀራበት ክፍል ፈልጌ እዛ ገብታችሁ ትማራላችሁ። እሺ ማለት ሌላ ቀን ምክንያቱም ግድ ነው። አዳወቱ እሺ፣ ለማንኛውም አዳወቱ ኢለል አቂደት የጂቡ ግድ ይላል አለል ሙስሊም በእያንዳንዱ ሙስሊም ላይ ባዕደም አሁን ወደዚህ በቃ ችግር የለውም እሱን ሰላሳ ተውና ይሄን ተከታተሉ፣ በደንብ ይሄን ተከታተሉ። ለሱ መሰረት ይሆናቸው የዲቡ ግድ ይላል አለል ሙስሊም በእያንዳንዱ ምን ላይ ሙስሊም ላይ ባዕደማ የሙኑላህ አላህ ጸጋውን ከዋለለት በኋላ ባዕደማ የሙኑላህ አላህ ጸጋውን ከዋለለት በኋላ አለይህ በሱ ላይ ቢማዕሪፈቲ ሀዚህ ልአቂዳ እችን አቂዳ ምን በማለት ነው? በማወቅ ላይ አላህ ጸጋውን ከሰጠው በኋላ ወተመስኩ ቢሃ በሷም አጥብቆ በመያዝ ላይ ወተመስኩ ቢሃ በሷ ጉዳይ ላይም አጥብቆ በመያዝ ላይ ከወፈቀው በኋላ አየድዑ ናስ የሰው ልጆችን ሊጠራ ይገባል ኢለይሃ ወደማ ወደ እሷ ለምን لإخراجهم لموتات من الظلمات كجلما إلى النور ودمه ودبهران كما قال تعالى الله عند له يتكبر أملاك لا يا أملاك الله من على من يكفر بالطاغوت በጣዖታት የካደ ወዩእሚን ቢላህ በአላህ የሚያመነ ፈቀድ استمسك برقد أبطال አዎ ቆይ እናንተ ጋር ምን አለ የእናንተ በጣም ብዙ ነገር ይዟል በቃ አብሽር በሚቀጥለው ሳምንት ሁለቱንም ኪታብ ገዛለሁ ላ ማስገደድ የለም ፊዲኒ በምን በእምነት ቀድ ተበየነ ሩሽዶ በእርግጥ ቅናቸው መንገድ ምን ብሏል ተበየነ ግልጽ ሆኗል፣ ተብራርቷል። አሩሽዱ ቅናቸው መንገድ ሚነል ገይ ከምኑ ከጠማማው ጎዳና በደንብ ተከታተሉ please። ይደርስበታል፣ ይደርስልሻል። فمن يكفر የካደ بالطاغوت በምን በጣዖታት የካደ ويؤمن بالله ይሄው ደርሶልሻል። فمن يكفر የካደ ቢጣጉቲ በጣዖታት ويؤمن بالله በአላህ የሚያመነ ፈቀድ ስተምሰከ በእርግጥ ጠብቋል ቢልዑርዋ ዑርዋ ማል ማለት ዘለበት ቢልዑርወቲል ውስቃ ታማኝቷን ዘለበት ምን ብሏል ጠብቋል በአላህ አምኖ በጣዖታት ምን ያለ የካደ ያቺ ደግሞ ታማኝቷ ዘለበት የተባለችዋ ለንፊሳመ ለሃ ለሷ መበጠስ የላትም አዎ ለሷ መበጠስ የላትም ሲባል ነው የምታዛልቅ ነች ማለት ነው የማያዛልቅ ዘለበት አለ አዎ ያስኩት ስቲ ምን የሚል የሚበጠስ በወልዮች ላይ በሳሊሆች ላይ የሚንጠለጠል አዎ ያ የጨበጠው ገመድ የሚያዛልቀው የለም ብጥስ ብሎ ይጥላል ማለት ነው ወደ እሳት ግን ወደ አላህ የሚያዛልቅ ነው ግልጽ ነው ሲራጥን አልፎ ወደ ጀነት የምትሄድበት ነው አላሁ ወልዩ الذين آمنوا አላህ ከእነዚያ ያመኑት ባሪያዎቹ ምንድን ነው ወዳጅ ነው ዩኽሪጁሁም ያወጣቸዋል ሚን አظሉማቲ ከጨለማ ኢለ ኑሪ ወደ እሳት ወለዚነ ከፈሩ ዩኽሪጁሁም ሚን አظሉማቲ ከጨለማ ያወጣቸዋል ኢለ ኑሪ ወደ ምን ብርሃን ወለዚነ ከፈሩ እነዚያ የካዱት አውልያኡሁም ጣጉት ወዳጆቻቸው ምንድናቸው? ጣዖታቶች ናቸው። ዩኽሪጁሁም ዩኽሪጁነሁም ምን ይሏቸዋል? من النور ከምን ከብርሃን ኢለ ዙሉማት ወደ ጨለማ ኡላኢከ እነሱ እኮ አስሓቡ ናሪ የእሳት ምኖች ናቸው፣ ጓዶች ናቸው። ሁም ፊሃ እነሱም በውስጡ ዘውታሪ ናቸው ይላል። ወዳዕወቱ ኢለል አቂደቲ ልእስላሚያ ኢስላማዊ ወደ ሆነው እኮ አቂዳ መጣራት هي እሷ ፋቲሐቱን ምንድነች? መክፈቻ ነች። ፋቲሐቱ ዳዕወት ሩሱል የሩሱሎች ምን ጥሪ መክፈቻ ነች ይላል። ጀሚዓን በአጠቃላይ አንድንም ነብይ ምን ሳንል ሳንለይ ፈለም የኩኑ አልነበሩም يبدؤون مجمو بشيء طدش نقرم قبلها كالصرف سلا صلاة سلا زكاة سلا أخلاق سلا منار لم يستمرون جمال يستمرون برو سلا توحيدهم كما قال الله تعالى عنهم الله سلزنا نفسهم لم يتركوا مالتنا ولقد بعثنا في كل أمة رسولا إيان يعني أمة ملكتين لكن أن اعبدوا الله አላህን ተገዙ ወጅተኒቡ ጣጉት ጣዖታትንም ራቁ በማለት ወኩሉ ረሱልን ሁሉም መልእክተኛ የቁሉ ሊቀውሚሂ ለህዝቦቹ ይል ነበር ሁሉም መልእክተኛ አወሉ ማ የድዑሁም የመጀመሪያ ሲጠሯቸው ብሎ ነው የሚሏቸው ዕቡዱላህ አላህን ተገዙ ማለኩም ምን ኢላህን ገይሩህ ከሱ ውጭ እኮ ሌላ አምላክ አላቅላችሁም እያሉ ለህዝቦቻቸው ያስተምሩ ነበር ከማ ቃለሃ እችን ንግግር እንዳላት ኑህ ወኡሑ ማ ወሑድ ወሳሌሕ ወሹዓይብ ወኢብራሂም ወሙሳ ወዒሳ ወሙሐመድ ወሳኢሩ ሩሱል ሌሎችም የተቀሩትም ሩሱሎች እንዳሉት ሳኢር ማለት ማለት የተቀሩትም ሩሱሎች አለይህም ሰለዋቱላሂ ወሰላሙሁ አጅመዒን የአላህ ውዳሴና ሰላም በእነሱ ላይ ይሁንና ይላል فيجب قد ይላል على من عرف باوك هذه العقيدة يچن عقيدة باوك لي قد ይላል وعمل بها بصان بسر عليه ألا يقتصر على نفسه بنفسه لي ብቻ መገደብ የለበትም አላ አላ يقتصر لا ይገደብ ነው ይላል አላ ነፍሲሂ በምኑ ላይ በነፍሱ ላይ ብቻ መገደብ የለበትም ምን ማለት ነው አንተ በቃ እኔ ተውሂድን አውቅ አውቃለሁ ከላስ ሌላ አያስፈልገኝም ማለት የለበትም ማለት ነው። ሌላ ስራ ይጠበቅ እኔ ዋና ዋናው እኮ አንፉሰኩም ብቻ ላይ የሚቆማል። ግልጽ የቁርአን አንቀጽን እቁ ያ አዩሃ አለዚነ አመኑ ተቁላህ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ነው አይደል የሚለው? እቺ ላይ ብቻ ይቆማል። ምንድን ነው የሚለው? ወአህሊኩም ናራ ለምን ይረሳታል? ቁ አንፉሰኩም ምን ይላል? ላ የዱሩኩም መን ضل ኢዛ እህተደይቱም ይላል። ግልጽ አንተ ቅናቸውን መንገድ ከያዝ ሌላው ጠማማ አይጎዳም እና ዝም በል ማለት ነው። አዎ እኛ የምናውቀው አዎ ቅድም እንደነገርኳችሁ ኡሱሉ ሰላሳ የመጀመሪያ ላይ ነው። መጀመሪያ እውቀት ነው። ከዛ በኋላ በሱ መስራት ነው። ከዛ መጣራት፣ ከዛ የሚደርስብንን ነገር ደግሞ ምን ማለት ሰብር አድርጎ መጠበቅ ነው። እንግዲህ ዞር በላችሁ እንግዲህ ምን አይነት ኪታብ ነው የሚለውን ማየት ነው። ويجيب بالدلال على من عرف هذه العقيدة وعمل بها لا يقتصر على نفسه بل እንዲያውም يدعو الناس የሰው ልጆች ምን ሊል ይገባል ሊጣራ إليها ወደሷ بالحكمة በጥበብ والموعظة الحسنة በጥሩ ምን ተግሳጽ መውዒዛ ማለት ተግሳጽ ወይም ምክር ማለት ከማ ሁወ እንደሆነውላ ከማ ሁወ እሱ እንደሆነውላ ሰቢሉል ሙርሰሊን የሙርሰሎች መንገድ እንደሆነ ሁላ ወአትባዕህም የማ ማ የነቢያቶች ተከታዮች መንገድ እንደሆነ ሁላ የሩሱሎች ተከታዮች መንገድ እንደሆነ ሁላ ማለት ወኢነ ዳዕወተ ጥሪ ማድረግ ኢላ ሀዚህ ልአቂዳ ወደዚች አቂዳ ሁወል አሳ እሱ ምንድነው መሰረት ነው በቃ ወደ ተውሂድ ሁሌ ተውሂድ ተውሂድ ተውሂድ ቅድሚያ ለተውሂድ የሚባለው ወልአሳስ እሱ ምንድን ነው መሰረት ነው ወልሙንጠለቅ ሊጓዙበት የሚገባ መንገድ ነው ግልጽ ነው መንገድ ነው ፈላ ዩድዓ ኢላ ሸይኢን ወደ አንዳችም ነገር ጥሪ ሊደረግ አይገባም ቀብለሃ ከማን በፊት ከሷ በፊት አዎ ልክ እንደ ተብሊጎች ማለት ነው ፈዳኢሉል አዕማል እየተነሳ ይናገራል ማለት ነው። ተውሂድን ግን ይታለፍ ተከድኖ ይሰል ይመስላል። ኢላ ሸይን ቀብለሃ ሚን ፊዕል ልዋጅባት ዋጅባትን ተግብሩ ወተርክ ልሙሐረማት ሐራምን ነገር ተው እየተባለ መቅደም የለበትም። ኸምር አትጠጣ የሚለው ክልከላ፣ ሰላት ስገድ የሚለው ትእዛዝ ከተውሂድ በፊት ነው እንዴ ነው እንዴ? አይሆንም حتى تقوم هذه العقيدة ይቺ አቂዳ ምን እስክትል ድረስ እስክምትቆም ድረስ ወተተሐቀቁ እስክትረጋገጥ ድረስ ወተተሐቀቅ ምን እስክትል እስክትረጋገጥ ድረስ ሊአነሃ ምክንያቱም هي الأساس እሷ ምንድን ነች መሰረት ነች አልሙሰሒሕ ትክክል የምታደርግ ሊጀሚዕ ልአማል ለሁሉም ስራችን ትክክል የምታደርግ ሷለች ነች። ስራዎቻችንን ላ ተቀባይነት እንዲኖራቸው የተስተካከሉ እንዲሆኑ መጀመሪያ መቅደም ያለበት ምንድነው ነው? ተውሂድ ነው ማለት ነው። ወቢዱኒሃ ከሷ ውጭ የሆኑ ሰው ልጅ ቢሰራ ወቢዱኒሃ ከሷ ውጭ ሰው ልጅ ስራ ቢሰራ ላ ተስሕሑ ልአዕማል ስራዎች ምን አይሆኑም፣ ትክክል አይሆኑም። ወላ ቱቅበል ተቀባይነትም የላትም ወላ ዩሳቡ ዐለይሃ በእሷ ላይም ደግሞ ምን አይባል አይመነዳም ዩሳብ ማለት ማለት አይመነዳ ሰዋብ ታውቃላችሁ አይደል ወላ ዩሳቡ ደግሞ አይመነዳም ዐለይሃ በእሷ ላይ ومن المعلوم እንደሚታወቀው ይላል በዳሀተን በግልጽ እንደሚታወቀው ይላል በግልጽ እንደሚታወቀው ይላል አነ አዩ ቢና ማንኛውም ግንባታ ላ የቁሙ ሊቆም አይችልም ወላ የስተቂሙ ቀጥ ሊል አይችልም ኢላ ባዕደ ኢቃመቲ አሳሲሂ መሰረቱ ምን ካለ በኋላ እንጂ ካቆሙ በኋላ እንጂ ፈጠንኩኝ እንደ ሴቶች ጥሩ ነው አይደለ ኸይር መርሐባ ኢላ ባደ ኢቃመቲ አሳፊሂ መሰረቱን ካቆሙ በኋላ እንጂ ቀስ እላለሁ አብሽር ኢላ ባዕደ ኢቃመቲ አሳፊሂ መሰረቱን ምን ካሉ በኋላ እንጂ ካቆሙ በኋላ እንጂ ወሊሃዛ ለዚህም ሲባል ካነ ሩሱሉ መልእክተኞች ነበሩ ምክንያቱም ይሄ ቤት መሰረት ሳይኖረው ተገንብቷል እንዴ እስቲ ንገሩኝ እስቲ ቋሚዎች ሳይመቱ ጭቃ ይለጠፋል እ ጭቃ ይለጠፋል እንዴ እ የለም መቼስ አጣጣራ ራሱ አይመታም አይደል እንዴ መጀመሪያ ቋሚዎቹ ከቆሙ በኋላ ነው ማገር የሚባል አለ የቆርቆሮ ማገር አለ ከዛ በኋላ ነው ምን የሚመታው ቆርቆሮ የሚመጣው ከዛ በኋላ ነው ማገሮቹ ላይ ምን የሚባለው ሌላ ማገር ይደረግለታል ከዛ ጭቃ የሚመጣው እንጂ አንቺ ገና ቋሚን ቀለም ይዘሽ ብመጪ ምን ልትቀብኝ? ቤቱ ገና ሊታሰብ ቀለም ገዛሽ። ሱብሃንአላህ ምን ትሏታላችሁ? ግልጽ ነው። ቤቱን ልትሰራ አስባ መጀመሪያ ምን ገዛች? ታዲስኮ ቀለም ገዛችና መጣች። ትርጉም አለው? ሱብሃንአላህ ምንም ትርጉም የሌለው ተግባር ነው የተገበረች ማለት ነው። ወካነ ነቢዩ ሰለላሁ ዐለይሂ ወሰለም ወሊሃዛ ለዚህም ካነ ሩሱሉ ሩሱሎች ነበሩ ማ ማ መልእክተኞች ያስተሙነ ቢሃ በእሷ ትኩረት ይሰጡ ነበር ቀብለ ኩል ሸይ ከሁሉም ነገር በፊት ወካነ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ነበሩ እንደማ ዩብዓቱ የባዕቱና እንደማ የባዕቱ በሚልኩ ጊዜ አዱዓተ ማንን? ምኖችን? መልእክተኞችን። ዱዓት ማለት ዳዋ የሚያደርጉ ሰዎችን ሲልኩ ልብ ወካን ነቢ ሰለላሁ ዐለይሂ ወሰለም ነቢዩ ነበሩ። እንደማ የበዓቱ የሚልክ ጊዜና አዱዓት ዳኢዎችን ማለት ነው። ዩሲህም ይመክራቸው ነበረ የሚላኩትን ዳኢዎች ዳዕዋ አድራጊዎች ቢልበዳአቲ በመጀመር ጀምሩ ብለው ያዙ ነበር። ነብዩ ይመክሯቸው ነበር። ቢዳዕወቲ ምን በማድረግ በመጣራት ኢላ ተስሒሕ አቂዳ አቂዳ ምን በማለት ላይ በማስተካከል ላይ አዎ የመጀመሪያው ጥሪያችሁ ዳዕዋችሁ ተውሂድ ይሁን ቅድሚያ ለተውሂድ ብለው ነበር ነብዩ የሚልኳቸው የነበረው فعن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم لما بعث معاذا إلى اليمن مجمريا معاذ ودى يمن سيلفت كتاب سير كرتاچو እሺ አልቀራንም ምናምን አለ የቀራሽ ቀርቻለሁ በይ ያልቀራችሁ አልቀራሁም በይ ያልቀራሽ አለሽ አይደል ያልቀራችሁ ልጆች ተውሂድ የሚቀራበት ክፍል አለ። ምሳሌ አሁን ቀዋይዱል አርባ እንደጨረሰው ሁሴን ምንድን ነው የሚጀምረው? ኡስታዝ ሁሴን ኪታብ ነው የሚጀምረው። እዛ ገብታችሁ ተከታተሉ። ባረከላሁ ፊኩም። የማታ መማር አትችሉም እንዴ? መጣችሁ እየመጣችሁ ተማሩ። አለበለዚያ እንዴ እኛው ምሳሌ እኔ ቢያንስ እኮ እነዚህን ልጆች ማለት ነው እስከ ስምንት ከስምንት ኪታብ በላይ አስተምሬያቸዋለሁ። ልንገራችሁ ያንን አልፈን የመጣ ነው። እንዴ እናንተ መቅራት አለባችሁ። ባረከላሁ ፊኩም የቀራችሁ ማሻአላህ وعن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم لما بعث معاذا እኔ ግን በተቻለ መጠን ሁላችሁንም ማለት ለማቻቻል ማለቴ ደካሞችንም እንዲሁም ከዚህ በፊት የቀራችሁ ሁላችሁንም አቻችዬ ነው የሄድኩ ያሉት አይደል ማለት ቀስ ብዬ ነው ያስተማርኳቸዋል በጣም እና እናንተ አጥኑ፣ record አዳምጡ፣ እንዲህ መሳሰለ። ግልጽ ነው። እኔ ሁላችሁንም በአንድ አይን ነው እዚህ ውስጥ ማያችሁ ስለዚህ አቻችዬ ነው የሚሄደው። ሁላችሁ እንደ እስካሁን ቢያንስ እኛ እንጃ ሰላሳ ገልጽ አንደርስም ብዬ ብለን ወላሂ ሰላሳ ገልጽ ምናምን እናልፋለን እስካሁን ግን እናንተን ለመጠበቅ ብዬ ነው ቀስ ብዬ ኢንሻአላህ አስረዳችኋለሁ። አላህ ያፍቃችሁ እናንተንም። እሺ ፋን ኢብኑ አባስ الله عنهما أن رسول الله صلى الله عليه وسلم لما بعث معاذا إلى اليمن قال له نبي بلوالوت إنك أنتك تأتي تمتعلك قوما نزبوش من أهل الكتاب أهل الكتاب فليكن يهون أول ما تدعوهم የመጀመሪያው የምትጣራው ጥሪ ይሁን ኢለይህ ወደሱ ሸሃደቱ አን ላ ኢላሃ ኢላላህ ከአላህ በስተቀር አምላክ የለም ወደሚለው ጥሪ ይሁን ወፊ ሪዋየትን በሌላ ዘገባ ኢላ አን ዩወሒዱ ላህ ሰው ልጆች አላህን በብቸኝነት ምን እንዲሉ እንዲገዙ ፈኢንሁም እነሱ ከሆኑ አጣዑከ ምን ካሉት የታዘዙ ከሆኑ ሊዛሊከ ለዚህ ፈአዕሊሙሁም ቀጥለ ምን በላቸው አስተምራቸው أن الله افترض عليهم خمس صلوات في كل يوم وليلة አዎ በሌሊትም በቀንም በእያንዳንዱ ቀንና ሌሊት የሚሰገድ አምስት ወቅት ሰላት ግድ አድርጎባቸዋል ብሎ ነገር መጀመሪያ የቀደመው ኡኽቲል ከሪማ ምንድን ነው? ተውሂድ አረ ከዛ ነው ሰላት ነብዩ የነገሯቸው ማለት ነው። ያው ቀጥለ ሰላት ነገራቸው፣ መጀመሪያ ግን ተውሂድን ነገራቸው ነው የተባለው። خير ፈኢንሁም አጣዑከ لذلك فعالمهم አነ الله ፈረደ عليهم ሰደቀተን ዘካ ነው እዚህ ጋር አለ። አላህ እኮ ሰደቃን ወይም ዘካን ግድ እንዳረገባቸው ኡኸዱ ሚን አግኒያኢህም ከሀብታሞቻቸው ተይዞ ፈቱረዱ ዐላ ፉቀራኢህም ወደ ማ የሚመለስ ወደ ድሆቻቸው የሚመለስ ነገር እንደደነገገ ንገራቸው። ፈኢንሁም እነሱ ከሆኑ አጣዑከ ምን ያሉት የታዘዙ ከሆነ ሊዛሊከ ለዚህ ፈኢያከ አደራህን ወከራኢመ አምዋሪህም የተከበሩ ምኖቻቸው ገንዘባቸውን ምን ማለት ነው? ዘካት ልብ በሉ እዚህ ጋር ላብራራላችሁ፣ ግር እንዳይላችሁ። እነሱ ዘካ አንስተው ወይም ሰደቃን ከሰጡ በኋላ አደራህን የተከበሩ ምኖቻቸው ገንዘባቸው ማለት ምሳሌ ይኸው የዘካ ፍየል ብሎ ሊሰጥ ይችላል ወይ በግ ወይም ካለው ንብረት ይህን አይ እቺ ይወፈረችዋል ይሰርባችኋል። ቆንጆዋን ብለህ አትውሰድባቸው፣ የሰጡን ተቀበል ነው። አለበለዚያ ዙልም ነው አይደል? ማለት በቃ የተከበረ ገንዘቡን አትውሰድ። ዲነል ኢስላምን እንዲጠላ አታድርግ ነው። ግልጽ ነኝ መሰለኝ። ያለ ቦታው ማጥለቅ ጥሩ ስለማይመጣ ማለት ወተቂ ተጠንቀቅ፣ ዳዕወተል መዝሉም የተበዳይን ምን ዱዓ ተጠንቀቅ። አዎ ፈጣሪ ስትሆን ሰውንም እንዳትበድል ተጠንቀቅ። አዎ የዲን ተግባርን ተገድፍራለሁ ብለ ሰውን እንዳትበድል ፈኢነሁ ነው እኮ ለይሰ የለም በይነሃ በእሷ መካከልና በማ በተበዳይ ዱዓና ወበይነ አላህ በአላህ መካከል የለም ሂጃቡን ምን የለም ግዶሽ የለም በቃ ተበዳዩ ዱዓ ካደረገ ቀጥታ ነው የሚደርሰው ነው رواه البخاري ومسلم إلى ومن هذا الحديث الشريف نعم أختي الكريمة كذي حديث أنصار كتكبر حديث أنصار ومن استقراء استقراء ማለት አንድ ነገር ጥናት ከማድረግ አንጻር ነው استقراء ማለት ومن استقراء ጥናት ከማድረግ አንጻር دعوة الرسل የሩሱሎችን ምን ጥሪ ጥናት ከማድረግ አንጻር استقراء ማለት ምን ማለት ነው تتبعها لمعرفة أحوالها وخواصها ማለት ግልጽ ነው። በቃ ያ ነገር ላይ ጥናት አደረገ ማለት search። ግልጽ ነው። دعوة الرسل እንዴት ነው የጀመረው? في القرآن በቁርአን ላይ ጥናት ስናደርግ ወሚን ኢስቲቅራኢ ጥናት ከማድረግ አንጻር ሲረተ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛም ጥሪ ጥናት ስናደርግ አዎ ነብዩ በምንድን ነው የጀመሩት? ጥሪያቸውን በምንድን ነው የጀመሩት? በተውሂድ ነው። አረ አንተ ተው የምፈልገውን ነገር እናሟላለን እንስጥ ላቱ ዛመናት እያልክ አማልክቶቻችንን አትስደብ፣ ስለ ሽርክ አታንሳ ሲሏቸው ነቢ ሰለላሁ ዐለይሂ ወሰለም ጨረቃም በአንድ እጄ ፀሐይን በአንድ እጄ የፈለኩትን ነገር ብታረጉልኝ እንዲህ አይነት ጥሪ ምን አለ አልወገድም ነው ያሉት ማለት ነው። ግልጽ ነኝ። ዩኡኸዱ ይያዛል መንሀጅ ዳዕወቲ ኢለላህ ወደ አላህ እምት አራት መንሀጅ ይያዛል። መንሀጅ ማለት ነው መንገድ ወይም ጠሪቃን እንይዛለን። ዩኡኸዱ ይያዛል መንሀጁ ዳዕዋ የዳዕዋ መንሀጅ ጠሪቅ አካሄድ እንይዛለን ኢለላህ ወደ አላህ ስንጣራ ምን መያዝ እንዳለን ቅድሚያ ምንድን ነው የምትይዙ? ሰላት ፈዳይ ነው አይደለም። ምንድነው መጀመሪያ ምን ይዘው ተውሂድ። አይ ሰውን ይበታትናል። ሰዎች ይፈሪቁል ኡማ ኡማዎችን ይበታትንብናል። ሰው ልጆች አይቀበሉ። መጀመሪያ አንድነት በቃ ዝም ብለህ ሰብስቦ በቃ እንዲማ ከነገርካቸው አይቀበሉንም ምናምን። የፖለቲካ ፓርቲ አይደለም ዝም ብለህ የምትሰበስበው ማለት ነው። ግልጽ ማለት እንዲህ አይነት የለም። እንደዛ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ማን ነው የሚሏቸው ነበር? ሙሐመዱል አሚን ነበር የሚሏቸው አይደል? ሁሉም ይወዷቸው ነበር። ለምን ዝም አላሉ? ምን የሚባልበት ርዕስ አይደለም። የፈለጉትን ይበሉ። ነብዩ ተናገሩ። ወአነኑ እኮ አወለ የመጀመሪያ ማ ዩድዓ የሰው ልጆች የሚጠሩበት ኢለይህ ወደሱ ሁወል አቂዳ ማነው እሱ አቂዳ ነው አልሙተመሲለቱ ያ ደግሞ አቂዳ ሲባል ዝም ብሎ አይደለም። አልሙተመሲለቱ ቢዒባደቲላህ አላህን በማምለክ ብቻ ላይ ምን ያለች የምትመሰል የሆነች ግልጽ ነው። አልሙተመሲለቱ የምትመሰል ብትተገበር የሚገባ ማለት ነው። አላህን በማምለክ ላይ ብቻ ወህደሁ በብቸኝነት ላ ሸሪከ ለሁ ለሱ ምንንም አጋር ሳናደርግ ወተርኩ በመተው ኢባደቲ ምን ማለትን ማምለክን ማሲዋሁ ከሱ ውጪ ከማ ሁወ እንደሆነ ሁላ ሁወ እሱ ማዕና ላኢላህ ኢላላህ ተውሂድ ማለት ምን ማለት ነው? ተውሂድ ማለት ምን ማለት ነው? ሁወ ማዕና ላኢላህ ኢላላህ የላኢላህ ኢላላህ ጽንሰ ሐሳብ አላህን ብቻ መገዛት ከሱ ውጭ ያለንም ማንንም አለማምለክ የላ ኢላሀ ኢላላህ ጽንሰ ሐሳብ ትርጉም ነው ይላል። ወቀድ መከተ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ ቆይተዋል ፊ መከተ በመካ ሰላሰተ ዐሸረተ ሰና ለስንት ዓመት? ለአስራ ሶስት ዓመት ባዕደል ቢእታ ምን ካሉ በኋላ ከተላኩ በኋላ የድዑ ናስ ሰው ልጆች ምን ሲሉ ሲጣሩ ኢላ ተስሒህ ተስሒህ ማለት ማለት ማስተካከል ማለት ምንን አልአቂዳ ምንን አቂዳን በማስተካከል ላይ ቢዒባደት ላህ በብቸኝነት አላህን በመገዛት ወተርኩ ዒባደት ልአስናም ጣዖታትንም መገዛትን በመተው ቀብለ አን የእሙረ ቢሰላት በሰላት ምን ከማለታቸው በፊት ከማዘዛቸው በፊት ወዘካቲ ከዘካም በፊት ወሰውሚ ከጾም በፊት ወልሐጅ ከሐጅ በፊት ወልጂሃዲ በአላህ መንገድ ከመዋጋት የሚለው ትእዛዝ በፊት ወተርኩል ሙሐረማቲ ሐራም የሆኑ ነገሮችን ተው ብሎ ከማዘዝ በፊት ሚን ሪባኢ ወዚና ወልኸምሪ ወልመይሲሪ አዎ ሪባን ተው ወለድን زنا ዝሙትን ተው፣ خمر መጠጣትን አስካሪ መጠጥን ተው፣ والميسر ميسر ማለት ቁማር ቁማርን ተው ብለው ከመከልከላቸው በፊት ነብዩ በቅድሚያ ያስተማሩት ምንድን ነው? ለአስራ ሶስት ዓመት ምን ነበር? ተውሂድን ነው። አህካሞች የተመለከተ አብዛኛው የወረዱት የት ሲገቡ ነው? መዲና ከገቡ በኋላ ነው። የዛሬ ትምህርታችን እዚህ ላይ ያበቃል። هذا وصلى الله على نبينا محمد وعلى آله وصحبه وسلم እንዳትወጡ እንዳትወጡ አንዴ እንትን ይዘልኝ አንዴ ልሙጥ ወረቀት በልልኝ ከተም አንድ አንድ ወይ ሁለት ሁለት በልልኝ እሺ ወረቀት ያላችሁ ራሳችሁ ጋር ወረቀት ያላችሁ አስተያየት ቶሎ ቶሎ ተቀን ተቀን ላይ እያንዳንዳችሁ ያላችሁ ሁላችሁ ነው አስተያየት ነው ያለው የምን አስተያየት ይመስልሻል? ቁመቴን አይደለም እንጂ